قُلْ إِنَّ العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم بيان أنواع بيان صنبر زغلكم بيان የሚያብራራልን ክፍል ነው ይላል አንዋዕ ሚን الشرك الأكبر ከሽርከል አክበር የሚመደቡትን ክፍል የምናብራራበት የሆነ ነው ይላል። እንግዲህ በያን የሚያብራራልን ነው አንዋዒን ሚን ሽርክ ከሽርክ የሆኑትን ነገሮች ማለት ነው። አልአክበር ከትልቁ ማለት ነው። አሽርኩ ነውዓኒ እንደምናውቀው ሽርክ ሁለት አይነት ይዘት ይኖራል። ሽርኩን አክበር ወሽርኩን አስገር። ሽርኩን አክበር እና ሽርኩን አስገር በመባል ማለት ነው ሁለት አይነት ይዘት እንዳለው እናውቃለን። ወሽርኩል አክበር ሽርከል አክበር ማለት ዩናፊ ተውሂድ ተውሂድን የሚጻረር ነው፣ ውድቅ የሚያደርግ ነው ማለት ነው። ወዩኽሪጁ ሚነል ሚላ ሰውየውን ከመንገድ ያስወጥተዋል። ወለሁ አንዋዕን ከሲራ ለሱ ብዙ አይነቶች አሉት። ሽርከል አክበር ስንል በውስጡ ብዙ አይነቶች ናቸው። ሰበቀ በያኑ ባዕዲሃ የከፊሎቹን አይነቶች አልፎልናል። ሰበቅ ምን ብሏል? الفل بيان ما برا ريو قلتو بعضي هاي كفلوچو بما يمارسو يرمي تقبروت يرمي صاروت نجر مالتنو حول الأضرحة بقدر زوري هالي يرمي تقبروت يرمي صاروت كزان دمي مدبايتنا وهناك الزيلة يدقمو أنواع أخرى للا يشرك الأكبر عينة ان أنها لنلا منها كالصوت عندنا الشرك في الخوف الشرك في الخوف በፍራቻ ላይ ያለ ሽርክ ነው ይላል። الخوف እንደሚታወቀው ፍራቻ كما عرفه العلماء ዑለማዎች define እንዳደረጉት እንደገለጹት توقع مكروه። ተወቁዕ ምን ማለት ነው? ተወቁዑ መክሩህን አንድ መክሩህ ማለት መጥፎ ነገር ማለት ነው መጥፎ ነገር ይወድቅብኛል ብሎ ማሰብ ተወቁዕ ማለት ይከሰትብኛል ብሎ ማሰብ ነው። መውደቅ ሳይሆን ይወድቅብኛል፣ እኔ ላይ ይደርስብኛል ብሎ መፍራት ነው። ይሄንን ሰውየው እንዴት ያውቃል መጥፎ ነገር ይደርስብኛል የሚለውን አናማራቲን መظኑነ አናማራቲን ከምልክቶች መظኑነ ከጥርጣሬ ጥርጣሬን ተንተርሶ የመጡ ምልክቶችን አይቶ ምሳሌ በቃ ይሄ ነገር ላይ ሌሎች ነው። ምክንያቱም ተንጠልጥሏል ትላለህ አይደል? መውደቁ የጠረጠርከው ከምን አንጻር ነው? ከመንጠልጠሉ አንጻር ነው። مفهوم? أو معلومة ወይ የሚታወቅ በቃ ያ ነገር እንደሚከሰት የሚታወቅ አለ። በቃ ግልጽ ነኝ። ከሚታወቅ ነገር ያ ነው እንግዲህ define ሲደረግ خوف ይሄ ነው። وهو እሱ ثلاثة أقسام። ስንት አይነት ሶስት አይነት ክፍል ይኖረዋል ይላል። ثلاثة أقسام ሶስት ክፍሎች አሉት። ሶስት ክፍሎች አሉት። አንደኛው አሽርኩ አላወለ የመጀመሪያው ኸውፉ ሲር ድብቅ የሆነ ቀጥተኛ ትርጉሙ ኸውፉ ሲር ማለት ድብቅ የሆነ ምንድነው ፍራቻ ነው። ወሁወ እሱ ምንድነው ኸውፉ ሲር ከተባለ ወሁወ እሱ አየኻፈ ሚን ገይሪላህ ከአላህ ውጭ ያለን አካል ይፈራል። ሚወተኒ ወተነን ይሆናል። ወተን ግልጽ ወተን እንግዲህ ከአላህ ስብሐነሁ ወተዓላ ውጭ የሚገዙትን የተለያዩ ተጠርበው ምናምን የሚቀርቡትን ነገር ይሆናል። አው ጣዖት ወይም ጣዖታትን ይገዛል። አው መይት ወይ ደግሞ ምን መይትን የሞተን አካል ይፈራል። በአካል ያለን መይት ያላችሁ ነው። በአካል ያለን ሰው ቢፈራ ሊገባው ይችላል። ግልጽ ነው። እዚህ ውስጥ አይገባም ማለት የሚፈራበት የሆነ ምልክት ሊኖር ይችላል። ግልጽ ይህ ግን ميت ነው የፈራው። أو غائب ወይም ሩቅ የሆነን ሰው አጠገቡ የሌለን ሰው ግልጽ ነው። ሀረር ላይ የሚኖሩ የሆኑ ሸህ አሉ ወልይ የሚባሉ እሳቸውን ፈራ። ጋይብ ሚን ጂን ወይ ደግሞ ጂን ሊፈራ ይችላል። የሩቅ ነገር ሲሰማው ጂን ይናይተዋል አላየውም፣ ዝም ብለህ ትፈራለህ። አሁን ሲን ወይም ሰውን ፈራህ አጠገብ የሌለን ነገር አዩሲበሁ ቢማ የክራህ በሚጠላው ነገር ይነካኛል የሚለውን ነገር ግምት ውስጥ አስገብቶ ይህ አይነት ፍራቻ እንግዲህ ከውፉ ስር ነው። ከውፉ ስር እንግዲህ ከኢባዳ ውስጥ ነው የሚገባው። ግልጽ ኢባዳ ከመሆኑ አንጻር ይህም ፍራቻ ከአላህ ውጭ ላለ አካል መስጠት ሁክሙ ምንድነው? እናየዋለን። ከማ ቃለ ከማ ቃለ አላህ አላህ እንዳለው አን ቀውሚ ሁድ ስለ ሁድ ህዝቦች አላህ ሲተርክ በቁርአን ውስጥ ምን ብለዋል? ኢነሁም ቃሉ ለሁ ለሱ ብለዋሉ ለማ ለሁድ ማለት ነው። ምን አሉ? አዑዙ ቢላሂ ሚነ ሸይጣን ረጂም إن نقول إلا اعتراك بعد آلهتنا بسوء قال إني أشهد الله واشهدوا أني بريء أني بريء مما تشركون من دونه فكيدوني جميعا ثم لا تنظرون إن نقول الزقاع مكدر إن نقول ኢል በዚህ ላይ ስትመጣ አፍራሽ ነው የምትሆነው። ኢነቁሉ እኛ እኮ አንልም ማለት ኢላ ዕተራከ ነስተውሃል እንጂ እኛ የምንለው ነገር የለም። እነቁሉ ኢላ ዕተራከ ሳይነኩ አይቀሩም። ኢላ ዕተራከ ነክተዋል እንጂ ሌላ አይደለም። እንዲህ አንተ የሆንከው ዳዋ እያደረገላቸው ነው እነቁሉ እኛ እንልም የምንለው ነገር ኢላ ዕተራከ ነክተዋል መሰለኝ አሳበት ማለት ነው ግልጽ ነክተዋልማ ባዕዱ አሊሃቲና ከፊልሞቻችን አማልክቶቻችን ቢሱኢን በለ በመጥፎ ነክተዋል መሰለኝ ቢማዕና በእብደት ማለት ነው እጥረኝ በእብደት ሳይነኩ አይቀርም እንደው ትንሽ ጭንቅላትን ነካ አድርጓል እነሱን ስትዳፈር ምን ስትል የነሱ አዎ ምን መጣ ብበላ ቃለ ብሎ አለ ማ ሁድ እነሱ እንዲህ ሲሉት ኢኒ ኡሽሂዱላህ እኔ አላህን መስካሪ ያደርጋለሁ እኔ አላህን ምን አደርጋለሁ መስካሪ ያደርጋለሁ ወሽሀዱ እናንተ ምን በሉ መስክሩ አኒ በሪ እኔ ምን የሆንኩኝ የጠራው መሆኔን ሚማ ቱሽሪኩ ምን ከምትሉት ከምታጋሩ ይሄ ማለታችሁ ራሱ ምንድነው ነው? ሽርክ ነው። እኔ እነሱን ፈራ እነዚህ በሙስሊማ ነተዋል ምናምን ማለቱ ራሱ የለም እያስፈራራችሁኝ ያላችሁት ራሱ ምንድነው? ሽርክ ነው። ሚን እስቲ እውነት ከሆነ ሚንዱኒ ከሱ ውጭ ያለ ያው ጀግና ማለት እንዲህ ነው። ሚን ከሱ ውጭ ከአላህ ውጭ ማለት ነው። ፈኪዱኒ እኔ ላይ ነው የሚያሉ አሲሩ ሴራን ጠንስሱብኝ ጀሚዓን ሁላችሁም አንድ ሰው ምናምን አይደለም ሁላችሁም ሴራን ጠንስሱብኝ ثم لا تنظرون ደግሞ አታቆዩ ለሌላ ጊዜ ምናምን ብላችሁ እንዳትሉ አሁኑ አሲሩና ሙሲባ አድርሱብኝ ግልጽ ነው። ثم لا تنظرون ማለት ከዚያም አታቆዩኝ ወዲያው ግልጽ ነው። በፍጥነት አዎ በተንኮል አስቡና አድርሱብኝ እውነት ከሆነ አለ። ግልጽ ነው። ይሄ እንግዲህ የጀግና መልስ ወቀድ ኸወፈ አልሙሽሪኩነ እንግዲህ ሲወርሱ ሲወራረሱ መጥተዋል። እንዲህ አይነት ፉከራና ሽለላ ግልጽ ነው። ማስፈራራትና ወቀድ ኸወፈ አልሙሽሪኩነ ሙሽሪኮች ያስፈራሩ። ረሱል ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላት ወሰላምን አስፈራሩ። ሚን አውሳኒህም ከማ ከጣዖታት ከጣዖታት ከሚያመልኩት እንግዲህ ነብዩ አለይሂ ሰላቱ ሰላምን አስፈራሩ። ከማ ቃለ ተዓላ አላህ ሱብሓነሁ ወተዓላ እንዳለው ወዩኸውፉነከ ያ ሙሐመድ ያስፈራሩሃል ያስፈራሩሃል ቢለዚነ በእነዚያ ሚን ከሱ ውጪ ባሉት አካላቶች አማልክቶች ምን ይለዋል? ያስፈራሩሃል። ግን ያው ፍራ ነው አትፍራ ነው ፍልጥናል አይገባም። وهذا الخوف ይፍራ ቻግሪ من غير الله ከአላህ ስብሓነሁ ወተዓላ ውጪ ያለን አካል هو الواقع اليوم ዛሬ ላይ እየተከሰተ ያለ ነው። من عباد القبور ማናቸው ፈሪዎቹ? ቀብር አምላኪዎች ኢንሻአላህ እኛ አይደለንም አንሆንም ኢንሻአላህ ዑባድ القبሮች ይፈራሉ ወገይሪያ ሌሎችም ሚነል አውታን ከጣዖታት ይፈሯቸዋል። በቃ አውታን አዎ የሚያመልኩ ሰዎች እየፈሩ ያሉት። በቃ ሁሌ ሽብር በየቀኑ ማለት ነው ምን የሚሉት የሚገብሩት በየቀኑ የተለያየ አምልኮት የሚፈጽሙት ለማን ነው? ፍራቻ ነው። ተውሂድን የያዘ ሰው እኮ ምን አለው ተብሎ ለሁሙል አምሩ ወሁም ሙህተዱን ሰላም አላቸው እነሱም ቀናቸው መንገድ የተመሩ ነው ተብሏል። ፍራቻ ለእነሱ አይደለም። يخافونها ይፈሯታል ቀብሮቹ ويخوفون بها። ከእነሱ አልፎ ደግሞ ምን ያመጣል ويخوفون بها። በእሷ ያስፈራራሉ። أهل التوحيد። የተውሂድ ባለቤቶችን ያስፈራራሉ። ኢዝ አንከረ ኢባደቲሃ እሷን መገዛትን إذ أنكر إذا أنكر ምን ያለ ጊዜ ያስተባበለ ጊዜና ኢባደቲሃ እሷ ምን ማለት ማምለክን ባስተባበለ ጊዜ አይገባም አታምልኩ ሲል ማለት ወአመሩ አዘዙ بإخلاص العبادة لله ወአመሩ ባዘዙ ጊዜና በኢኽላስ العبادة لله ለአላህ ብቻ አምልኮ ይደረግ ተብሎ ጥሪ ሲደረግላቸው አህለ ተውሂዶችን ያስወራራሉ። በድንገት ራሱ የሆነ ሙሲባ ከደረሰ ይኸው አላልንም አላልንም። አስታውሳለሁ ኡስታዝ በጣም ማሻአላህ በተውሂድ ዙሪያ ላይ በጣም ትልቅ ትግል ሲያደርግ የነበረ ማሻአላህ አላህ ያህፈዙሁ ትልቅ ትግል ያደረገ ሰው እና እንደ አጋጣሚ ሆኖ በዛ ጊዜ ማለት ነው በጣም ታመመ። በሆነ ጊዜ ላይ አሁን ስለ ሽርክ የሚናገር ነው። አብዛኛው አስተምህሮቱ ራሱ ስለዛ ነው። በቃ ሽርክ ላይ ያለው አቋምና አስተምህሮቱ በጣም ልዩ ነው። ማሻአላህ አላህ ያህፈዙሁ እና በዛ ጊዜ በጣም ነው የታመመው። ብርድ ይሄ ሳማ እንደዛ ነገር ደርሶበት ስልሳ መርፌ ምናምን ነው እንግዲህ ኢትዮጵያ የነበረው በዛ ጊዜ ነው። ከዛ ምናሉ እነሱ ተመሳሰለላቸው። ይኸው አለን ሲዳፈር ወልዮቹን እንዲህ ሲል ይኸው ተቀሰተ እኮ ይመሳሰላል። ግልጽ ነው። አንዳንድ ጊዜ ግልጽ ነው። ከዛስ በኋላ ለምን አልጨረሱትም? ከዛ በኋላ እሱ ሲነሳ ግልጽ ነው ዳዋውን ጀምሯል። ግልጽ ነው ግልጽ ነኝ አይደል? እስከዛሬም ነው ያለው ስንት አመታት? ከሀያ አመት በላይ ሀያ አመት በላይ ማለት ነው በተውሂድ ዳዋ ጥሪ ላይ እና ባረከላሁ ፊኩም እንደዚህ አይነት ነገሮች ይኖራሉ እና ሐታ ያስፈራሯል ተው ተው አንተ ልጅ እያሉ ማለት መናገር ስትጀምር وهذا النوع ይህ አይነቱ እንግዲህ ምን الخوف ከፍራቻ من أهم أنواع العبادة በጣም አንገብጋቢ የሚባል የአምልኮ አይነት ነው። የጂቡ እክላሱሁ ልላህ ለአላህ ብቻ ነው ጥረት ማድረግ ያለብን ወሕደሁ ለሱ ብቻ ቃለ ተዓላ አላህ ስብሓነሁ ወተዓላ ይህንን በተመለከተ ብሏል ፈላ ተኻፉሁም እነሱ ምን አልበሏቸው አትፍሯቸው ወኻፉኒ እኔም ፍሩኝ ኢን ኩንቱም ሙእሚኒን አማኞች ከሆናችሁ ይላል ወቃለት እዚህ ጋር ነው አማኞች ሆናችሁ እኔን ብቻ ከኔ ውጭ ያለን የሚፈራ ምን አይደለም አማኝ አይደለም ነው እንግዲህ። ወቃለ ተዓላ ፈላ ተክሰውሁም እነሱን አትፍሯቸው፣ ወክሰውኒ እኔም ፍሩኛል። እንግዲህ የኸውፍና የኸሽያ ምንነትን ኡሱሉ ሰላሳ ስንገራ ያስተማርኩኝ ይመስለኛል። ኸውፍና ኸሽያ ልዩነቱ ምንድን ነው? ሴቶች መልሱ። ወንዶች ጋር አስተምሬ ነበር። እስቲ ሴቶች መልሱ። እናንተ ጋር ነው ይመጣል። ናም ሂሊያ ደግሞ ተምረውታል። አለ። ኸውፍና ኸሽያ ልዩነቱ ምንድን ነው? አታውቁትም? በቃ እሺ አጥኑት። وهذا الخوف يفرع እንግዲህ من أعظم مقامات الدين ትልቅ የሚባል የዲን መቃማት ውስጥ ነው وهذا الخوف من أعظم ትልቅ የሚባለው መቃማት الدين የዲን ምንድነው መቋቋሚያ ወይም ደግሞ ግልጽ ነው አዎ፣ ልክ ምሰሶን ነው وأجلها أجل ነው ደግሞ ከፍ ያለ ነው فمن صرف لغير الله ከአላህ ውጭ ላለ አካል የሰጠ ፍራቻ ፈቀድ አሽረከ ቢላህ በአላህ ምን ብሏል? ምን ብሏል? አጋርቷል። ቢላህ አሽርኩል አክበር ለዛውም ትንሹ አይደለም ትልቁን ሽርክ ነው ያጋራው። ወልዕያዙ ቢላህ አላህ ከዚህ ጠብቀን ይላል። አላሁም አሚን። አሳኒ ሁለተኛው ሚን አንዋኢል ኸውፍ ከፍራቻ አይነቶች ውስጥ የመጀመሪያውን አየን እንግዲህ ኸውፉ ሲር ነው ብለናል። ሁለተኛው ደግሞ አየትሩከል ኢንሳን የሰው ልጅ ይተዋል ማ የጂቡ አለይህ በሱ ላይ ግድ የሚለው ዋጅብ የሆነበትን ኸውፈን ሚን ባዕድ ናስ ከከፊል ሰዎች ፈርቶ ኢባዳ እንዲተዋል ከሰዎችም ሊሆን ይችላል ወይም ከተለያየ ነገር ግልጽ ነው። ፈርቶ ምንን ይተዋል? ኸውፈን ሚን ባዕድ الناس ያንን ነገር ይተዋል። ግድ የሆነበትን ነገር ግልጽ ነው። ግድ የሆነበት ሲባል እንግዲህ ኢባዳ ነው አይደል? ኢባዳን የመሳሰሉ ግድ የሆኑበትን ነገር ፈርቶ ይተዋል ይህንን ነገር መፈጸም ማለት ነው ያንን አምልኮ فهذا محرم ይህ ምንድነው ትልቅ ነው ሽርክ الأكبر ባንለውም فهذا حرام فهذا محرم ይህ ምንድነው ሐራም ነው ሰላት ዋጅብ ነው ማን ላይ ወንድ ልጅ ላይ ሄዶ መስጊድ መስገድ ግልጽ ነው እዛ ሄጄ ከሰገድኩኝ ሁሌ እያልክ ማለት ነው ግልጽ ነው እንዲህ ይሉኛል እያልክ እየፈራ አምልኮውን ብተው ማለት ነው። ግልጽ ይህን የመሳሰሉ ነገሮች ወሽርኩን አስገር እሱ ሽርከል አስገር ነው፣ ግን ሐራም ነው፣ መተግበር የለብንም። ወሀዛ ሁወ አልመዝኩሩ ይህ እኮ የተጠቀሰ ነገር ነው። <clears throat> ፊ ቀውሊሂ ተዓላ በአላህ ስብሓንሁ ወተዓላ ንግግር ውስጥ የተጠቀሰ ነው። ምንድነው የሚለው አላህ ስብሓንሁ ወተዓላ الذين قال لهم الناس إن الناس قد جمعوا لكم قد جمعوا لكم فاخشوهم فزادهم إيمانا وقالوا حسبنا الله وقالوا حسبنا الله ونعم الوكيل فانقلبوا بنعمة من الله وفضل لم يمسسهم لم يمسسهم سوء واتبعوا رضوان الله والله ذو فضل عظيم إنما ذلكم الشيطان يخوف أولياءه فلا تخافوهم فلا تخافوهم وخافوني إن كنتم አለዚነ ቃለ ለሁም ናስ ይህንን አብዛኞቹ ሙፈሲሮች የሚያስቀምጡት የኡሁድ ጦርነት ጊዜ የተከሰተ ነው ይላሉ። አንዳንዶቹ ለአህዛብም ይሰጡታል። ግልጽ ነው። የአህዛብ ጦርነት ጊዜ እንግዲህ በጣም ብዙ ሆኖ ነው ይመጡታል ከተለያየ አቅጣጫ። ይሄንን ደግሞ የኡሁድ ጦርነት ጊዜን የሚያመጡት አሉ። ምንድነው እሱ ሐምራ አል አሰድ የሚባል ቦታ ላይ ነቢ ሰለላሁ ዐለይሂ ወሰለም የውሁድ ጦርነት ጊዜ ላይ እንግዲህ ሽንፈት መጥቶ ነበር በሙእሚኖች ላይ በሙስሊሞች ላይ አይደለም እነዛ ሩማቶች ቀስት ወርዋሪዎች ነብዩ ያዘዟቸውን ነገር ካለመተግበር የተነሳ እና ቅዳሜ ዕለት ተመልሰው መዲና ሄደው እሁድ ጠዋት ደግሞ ነቢ ስ ላ ሰለም ተነሱ እንድረስባቸው ቅዳሜ ዕለት የቆሰለ ቆስሏል እንዳለ እንዳልነበረው ነው ነገር ነው። ከዛ ግን ነብይ ሰለላሁ ዐለይሂ ጠዋት ላይ ለጂሃድ ተነሱ እንድረስባቸውና እንግዲህ የሚገባቸውን እንስጠን። በቃ የነብዩ ትእዛዝ ነው ብሎ የቆሰለው ምን ያህሉም ተነስቶ ይደርግ እንደውም መሄድ የማይችለውም ላይ የተሸከሙ እና ሐምራ አልአሰድ የሚባል ቦታ ላይ ደርሰው እዛ ቦታ ላይ እያሉ ሙሽሪኮች እንግዲህ ነብዩን መምጣታቸውን ሲሰሙ መንገድ ላሉ ሰዎች እንግዲህ እንዳልነበር ከዘር ማንዘራችሁ ነቅለን ምን ከዘር ማንዘራችሁ ነቅለን ልናጠፋ እየመጣ ነው ብላችሁ ይህንን መልእክት አድርሱ ብሎ ማን አቡ ሱፊያን መልእክት ላከ። ግን አውቆ ነው ለማስፈራራት። እሱ ወዴት እየሄደ ወደ መካ እየሄደ መልእክተኛ ላከ። መልእክተኛ ላከ። ልክ ነብዩ ሰለላሁ ዐለይሂ ወሰለም መልእክቱ ሲደርሳቸው ነው እ ሐስቡነላህ ወኒዕመል ወኪል ብለው መለሱ። በዚህ ምክንያት አላህ ምን አለ? አለዚነ እነዚያ ናቸው ቃለ ለሁም ናስ ሰው ልጆች ለነሱ ያሏቸው ኢነ የሰው ልጆች ቀድ ጀመዑ ለኩም ለእናንተ ተሰብስበውላቸዋል ፈኽሸውም ፍሯቸው ተብለው ሲባሉ ፈዛደሁም ኢማንን ኢማንን ጨመረላቸው ወቃሉ ብለው አሉ ሐስቡን አላህ አላህ በቂያችን ነው ኒዕመል ወኪል በእሱ መመካትን ያማረ መመካት ነው አሉ ፈንቀለቡ ቢኒዕመቲ ሚን አላህ በአላህ ጸጋም ተመለሱ ወፈضሊን በእሱም ትርፏል ለም የምሰስሁም ሱኡን ምን ሳይነካቸው መጥፎ ነገር ሳይነካቸው ይሄ የቁርአን አንቀጽ በምንም ተፈስሯል ብያቸዋለሁ በአሕዛብ ጦርነት አሕዛብ ጦርነት ላይ ሄደው ወጥተው በምንድን ነው የተመለሱት ምንም ሳይዋጉ አይደል ሙሽሪኮቹ ምን ደረሰባቸው ንፋስ አይደል አደገኛ ንፋስ መጥቶ ድንኳናቸውም እቃቸውን ወዲያ ወዲያ ሲያበር በቃ ፈርቶ ይሄን በዚህም ተፈስሯል وفضل لم يمسسهم سوء واتبعوا رضوان الله يا الله المديتا تكتلوا والله ذو فضل عظيم الله يتلق في الرفات ولا بيتنو إنما ذلكم الشيطان أنه يهجو እነሆ ይሃችሁ ይሃችሁ ሸይጣን ነው አለ አላህ። እንዲህ ፍራቻ መጥቶ ዝም ብሎ ልባችሁ ውስጥ የሚለቀው ዩኸዊፉ አውሊያአሁ ከወዳጆቹ ያስፈራል ያስፈራራል። ዩኸዊፉ አውሊያአሁ ይቀድሩታል ሲፈስሩ ዩኸዊፉ አን አውሊያኢሂ አውሊያአሁ ማለት ወይም ደግሞ يخوف لأوليائه ለማ ለወዳጆቹ ሲል ያስፈራራቸዋል ፈላ ተኻፉም ትፍሯቸው ወኻፉኒ እኔን ፍሩኝ ኢንኩንቱም ሙእሚኒን አማኞች ከሆናችሁ ሳንቀጥል ደግሞ ዩኸዊፉ አውሊያው የእሱን ወዳጆች ያስፈራራል وهذا ይህ እንግዲህ አይደን በድጋሜ هو الخوف المذكور ምን ያለ ነው وهذا አይደን هو الخوف ምንድን ነው ፍራቻ ነው المذكور የተጠቀሰ في الحديث الذي رواه ابن ماجه ابن ماجه በዘገቡት ማለት ነው ዘገባ عن ابي سعيد الخدري ابي سعيد الخدري የሚባለው ሰሐቢ ምን የሚያስተላልፈው عن رسول الله صلى الله عليه وسلم نبي عليه الصلاه والسلام እንዲህ ብሏል ነው ቃል لا يحقر احدكم نفسه አንዳችሁ ነፍሳችሁን ያሳንስ لا يحقر احدكم نفسه አንዳችን ነፍሳችን ያሳነስ ምን ማለት ነው? ነፍሱ ላይ ፍራቻ ይልቀቅ ነው አይደል እንዴ? ነፍሱን በቃ የበታች አድርጎ ግልጽ ነኝ። ቃሉ ብሏል ያ ረሱላላህ ሲያላህ ነው ከይፈ ዩሐቂሩ አሐዱና ነፍሰህ እንዴት ነው አንዳችን ነፍሳችንን ሊያሳንስ የሚችለው ሊያስፈራራ የሚችለው ስለው ሲሏቸው ስጠይቋቸው ቃለ ብሏል የራ አምረን አንድን ትእዛዝ ያያል አንድን ጉዳይ ያያል አምረን ሊላሂ ለአላህን ማለት ነው። አምረን ሊላህ ለአላህ የሆነ የሆነን ትእዛዝ ያለ አለይህ በሱ ላይ ያለበት ግልጽ አለይህ በሱ ላይ ያለበት ፊህ በዛ ውስጥ መቃሉን የአላህ ስብሓነ ወተዓላ መቃል አለበት። መቃል ማለት ማለት ነው ንግግር እሱ ሊያስተላልፈው ብልጽነኛ አለ ግድ የሚልበት ዋጅብ የሆነበት ነገር ይኖራል። ثم لا يقول ከዛ ያችን ንግግር ግን ምን አይነት አይናገራትም ለምን ፈየቁሉ ለምን ካልኩ አይደል ሰው ልጆችን እንዲህ ካልኩኝ ፈየቁሉ ላህ አላህ ብሎ ይለዋል ዐዘ ወጀል ይልቅላሁ ባለቤት ለው የውም ልቅያማ የትንሣኤ ቀን ለሱ ይለዋል ማመናክ ምንድነው የከለከለ አንተ ቁለ ፊየ በእኔ ዙሪያ ላይ ልትል አነ የተናገርኩትን ልትል ምን ከለከለ ከዛ ወከዛ እንዲህ እንዲህ ይሉ ብሎ አላህ ይሏል ፈየቁሉ ይላል ኸሽየተና ሰውን ፈርቼ ነው ይህንን ብናገር ግልጽ ነው ሰውን ፈርቼ ነው ፈየቁሉ ላሁ ዐዘ ወጀል ይልቅና ባለቤት አላህ ብሎ ይላል ፈኢያየ እኔን ኩንተ የነበርከው ሐቀ አንተሻ ልትፈራ የሚገባ ሐቅ ማለት የሚገባ የነበረው ነበረ ልትፈራ የሚገባ ያው እዚህ መድረሳ ውስጥ እንግዲህ ነህ አልአምሩ ቢልማዕሩፍ ወነህይ አኒል ሙንከር ሰው ተፈቶ ዝም ግልጽ ነው። መታፈን ግልጽ ነው። ምንም ሌላ ነገር አይደለም። ሌሎች እንደሚሉት እፍረት ግልጽ ነው። እንዴት አይ አበላሻለሁ ሙሉን ተብሎ ግልጽ ነው። እንደዚህ የተባለ ማለት እ ይህም ወይም ደግሞ ሰው ተፈርቶ ከሁለት አንዱ ነው። ሀቅ ፊጣት እያየ ሰው ዝም የሚለው ይህን ነው አለ ወይ እንደሚሉት ምንድን ነው እ እኔ ከተናገርኩኝ ምን አበላሻለሁ? ሙድ እነሱ በሚሉት እንደውም የሰዎቹን ሙድ ማበላሸት ማለት ምን ማለት ነው? መጥፎ እየሰሩ እ ዝም ማለት ነው የሰዎቹን ቢታወቅ ማለት ነው። ተከለም بالحق ይዘራል ላ ተኻፍ ለውመተ ላኢም ሰው ልጅ ብዙ ነገር ሊል ይችላል ብዙ ነገር ይላል ፈያ የኩንት ወላኪን እስብር የምትናገር ከሆነ ደግሞ ሰብረኛውን በቃ ከተናገርክ ሰብረኛው ከአላህ ኢሕቲሳብ አድርግ ፈኢያየ ኩንተ አሐቅ አን ተኽሻ ይላል አላህ ስብሓነ ወተዓላ ልትፈራ የሚገባው ማንን ነው እኔን ነበር ይላል አላህ Subhanahu Ta'ala አታለስ ይህ እንግዲህ እንዲህ አይነት ፍራቻ አይገባም ነው ግልጽ ነው ለሰው ልጆች ሐቅን ምሳሌ ሐቅን ማድረስ ምንድን ነው ዋጅብ ነው አይደል አልአምር ቢልማዕሩፍ ወነህይ አኒል ሙንከር ሰውየው ይሄ ግዴታ ነው ዝም የሚል ከሆነ ምንድን ነው ግዴታውን ምን አለ ጣሰ ማለት ነው እያየ መጥፎ ነገር እንደሆነ እየታወቀ ስለዚህ ከዚህ ውጭ ያሉ የተለያዩ ኢባዳዎችን ሰውን ፈርተን ምንተው ከሆነ ወይም ሌላ አካልን ፈርተን ምንተው ከሆነ ያ ትልቅ ጉዳት ነው አይገባም ሽርከል አስበር ነው እንትን ሐራም ነው ልንጠነቀቅ ይገባል አሳሊስ ሶስተኛው من انواع الخوف ከፍራቻ አይነቶች ውስጥ الخوف الطبيعي ተፈጥሯዊ ፍራቻ ተፈጥሯዊ ፍራቻ الخوف الطبيعي ተፈጥሯዊ ፍራቻ ማለት وهو الخوف من عدو ጠላት መፍራት ይሆናል አው ሰቡዒ ወይም ደግሞ አውሬ ሰቡዒ አውሬ አው ገይሪ ዛሊክ ወይ ከዚህ ውጭ ያለን መፍራት فهذا ليس بمذموم ይሄ የሚወቀስ አይደለም በተፈጥሮ ሰው አይጥም ይፈራል አይጥም ይፈራል ይስተኔ ከዚህ ባተ ደግሞ አለ አባ ጨጓሪ የሚፈራ አለ ይሄ አሁን ይሄ በጣም የሚገርም ነው ግልጽ ነኝ። እንደዚህ አይነት ነገሮች በቃ ብዙ አይነት ፍራቻ አለ ይለያያል። የሰው ልጅ ፍራቻ ማለት ነው። ግልጽ ነኝ። ይሄ አሁን የሚወቀስበት አለ ተፈጥሯዊ ፍራቻ ነው፣ ግን አይግዛ ለይተ ቢመዝሙም የሚወቀስበት አለም ግን አይገባም። እንዲህ አይነት ፍራቻዎች ሊወገዙ ይገባል። ከማ ቃለ ተዓላ አላህ እንዳለው ፊ ቂሰቲ ሙሳ ፈኸረጀ ሚንሃ ኻኢፈን የተረከብ ይላል። ፈኸረጀ ወጣ ሚንሃ ከሷ ከሚስር ማለት ነው። ኻኢፈን አይደል ወጣ ኻኢፈን የፈራው ነው። መውጣቱ ብቻ ደግሞ አይደል የተረቀብ የሚጠባበቁ ነው። በቁማኛ ደረሰብኝ አልደርስም መጡብኝ እያለ ማለት የሚጠባበቅ ማለት እሱ ነው። ኻኢፈን የፈራና የተረከቡ የተጠባበቀ የደረሱብኝ ያልደረሱብኝ ያለ ወጣ ይህ ኸውፈ ጠብዕያ እስቲ እያንዳንዳቸውን ሁክም ስናይ ይላል አመነው ኡልአወል የመጀመሪያው አይነትማ አለዚ ሁወ ኸውፍ ስር ኸውፍ ስር ብለን ያልነው ወሆ ሚን አዕظም አንዋዕ ልኢባዳ ትልቅ ከሚባለው ምንድን ነው አምልኮች ውስጥ ነው ፈየጂቡ ኢኽላሱ ልላህ ዐዘ ወጀል ለልቅናው ባለቤት ለአላህ ማጥራት ይገባል ወከዛሊከ ነውዕ ታኒ እንደዚህ ሁለተኛውም አይነት ቢሆን ሁለተኛው አይነት ያለው የትኛው ነው ሰውን ፈርቶ ኢባዳ መስ የመሳሰሉት ማለት ነው ይህ አይነቱ ደግሞ كذلك النوع الثاني فهو من حقوق العبادة አንድን አምልኮ ሚን حقوق العبادة አምልኮን የመተግበር ሀቆች ናቸው ወሙከሚላቲሃ እሷንም የሚያሟላ ነው ግልጽ ነው አይደል አምልኮን የሚያሟላ የአምልኮ ሕቁቆች ውስጥ ነው የሚገቡ ግልጽ ነው ስለዚህ ይሄንን ነገር መጠንቀቅ አለብን ወማዕና ቀው ቀውሊሂ ተዓላ የአላህ ስብሓነ ተዓላ ንግግር ጽንሰ ሐሳብም አይላል ኢነማ ዛሊኩም ሸይጣን ዩኸውፉ አውሊያአሁ ማለት አይ ዩኸውፉኩም ያስፈራራቸዋል ቢአውሊያኢህ ማለት በማ በወዳጆቹ ያስፈራራቸዋል በወዳጆቹ ያስፈራራቸዋል ፈላ ተኻፉሁም ምን አትበሉ አትፍሯቸው ካፉኒ ነው። ነህይ ሚን አላህ ከአላህ የሆነ ክልከላ ሊልሙእሚኒን አማኞችን አየኻፉ ገይረው ነህይ ሚን አላህ ሊልሙእሚኒን አየኻፉ ገይረው ከሱ ውጭ ያለ መፍራታቸውን አላህ እየከለከለ ነው። ወአምሩን ለሁም ሙእሚኖችንም እያዘዘ ነው። አየቅሱሩ ኸውፈሁም ፍራቻቸውን ይገድቡ ዘንድ አየቅሱሩ ማለት ይገድቡ ዘንድ አለይህ በሱ ላይ በአላህ ላይ ፈኢዛ አክለሱል ኸውፈ ፍራቻቸውን ካጠሩ ወጀሚ አንዋኢል ኢባዳ ከአምልኮ አይነቶች ውስጥም ሁሉንም ካጠሩ አዕጣሁም አላህ ምን ይሰጣቸዋል? አዕጣሁም ማ ዩሪዱን ምን የሚሉትን የሚፈልጉትን ወአመነሁም ናም ወአመነሁም ምን ያደርጋቸዋል? ሰላም ያደርጋቸዋል። ሊማ የኻፉን ምን ከሚሉት ከሚፈሩት قال تعالى الله سبحانه وتعالى ብሎ أليس الله بكاف عبده الله بلك عيد اللموي أليس الله الله عيد اللموي بكاف عبده ባሪያውን የሚበቃ ويخوفونك يا محمد يا ያስፈራሩሃል بالذين من دونه በእነዚያ ከሱ ውጭ ያሉት قال الإمام ابن القيم إمام ابن القيم بلو ومن كيد عدو الله يا الله ጠላት የሆነው ሸይጣን ከሚያሰረው ሴራ ውስጥ አዩኸውፈ አነሁ ዩኸውፉ ልሙእሚኒን አማኞችን ምን ይላል ያስፈራራል ሚን ጁንዲሂ ከማ ከማ ከወዳጅ ከእሱ ወታደሮች ወዳጆች ማለት ወአውሊያኢሂ ከእሱም ወዳጆች ከእሱም ወታደሮች ያስፈራራል ፈላ ዩጃሂዱ ለምንድን ነው ያስፈራራው ፈላ ዩጃሂዱ ነው እንዳይታገሏቸው ጂሃድ እንዳይወጡ ወላ የእሙሩነሁም ቢልማዕሩፍ በጥሩ እንዳያዟቸው አይ በጥሩ ካዘዛቻቸው እኮ ጥሩ አይመጣም፣ ነገሩ ይበላሻል። እንደዚህ ነገር አለ አይደል? በቃ አትከልኩ፣ እንደዚህ ነገር የለም። ወላ የነሃውሁም ወላ የንሃው ወላ የነሃው ነሁም እንዳይከለክሏቸው አንል ሙንከሪ ከምን ከመጥፎ ማለት ኢላ አላህ ስብሐነ ወተዓላ እንደያዘንለት ካልሆነ በስተቀር ውስታዝ የሚጠበቅበት ጊዜ ነው ያለው። አብዛኛው ጊዜ በቃ ያስተምራል፣ ከመጥፎም ይከለክላል ምናምን። ሌላው በቃ ደረጃ ያለው አይመስልም። ይሄ ከባድ በላ ወላ የነሃውነሁም عن المنكر وأخبر الله تناقرال وأخبر تعالى ولا يهون الله تناقره أن هذا نوكي تكبر من كيد الشيطان الشيطان من مستنو كيد سيرا وستنو وتخويفه ከእሱም ምን ውስጥ ነው? ማስፈራሪያ ውስጥ ነው። ወነሃና ከለከለን አንኻፈሁም እነሱም መፍራት ፈኩለማ ቀውየ ኢማኑ ልዓብድ አዎ የአንድ የአላህ ባሪያ ኢማኑ በጠነከረ ጊዜ ሁላ ዛለ ሚኑ ኸውፊ አውሊያኢ ሸይጣን የሸይጣንን ወዳጆችን በአጠቃላይ መፍራት የሚባለው ከልብ ውስጥ ይወጣል። ወላሂ ጀግኖች እኮ አሉ፣ አንበሶች ግልጽ ነው። አዎ የማንም ፍራቻ የለባቸው። ኢንሻአላህ አላህ እኛንም እንደዛ ያድርገን። ወኩለማ ضعف ኢማኑሁ ኢማኑ በቀነሰ ቁጥር ሁላ ኢማን በቀነሰ ቁጥር ሁላ ቀውየ ኸውፉ ሚንሁም ከነሱ ከሸይጣን ወዳጆች መፍራት የሚባለው ነገር ልብ ውስጥ ነው የመጣው። ሱብሃንአላህ ሼክ መሐመድ ሰዒድ ረስላን ሳያቸው እንደዛ ነው ግልጽ ነው በዛ ትልቅ እንትን ውስጥ ቆሞ ማለት ነው ትልቅ ትልቅ ማዕበል ትልቅ ፊረቅ የተለያየ ፊረቅ ያለበት ውስጥ ቆሞ እንደዛ በቃ በጀግንነት ሲያወሩ በጣም ነው የምትገረመው። በቃ ግልጽ ነው። ይህንን አይፈሩም፣ ይህንን አይፈሩም ትላለህ እና حفظه الله ورعاه من كل سوء قوي خوفه منه وقال تعالى إنما يأمر እነሆ እኮ ምን የሚሉት ኢነማ ያእሙሩ እነሆ እኮ የሚገነቡት የሚያስውቡት ለግንባታ ከሆነ ያእሙሩ ከተባለ የሚገነቡት ማለት መሳጂድ አላህ የአላህን ቤት የሚገነቡት መን አመነ ቢላህ በአላህ ምን ያሉት ነው ያመኑት ናቸው ሊየውም ልአኽር በመጨረሻውም ቀን ወአቃመ ሰላት ሰላትንም የሰገዱ ወአተ ዘካ ወለም የኽሻ ኢላላህ አላህ እንጂ ማንንም ያልፈራ ነው የሚሰግድ ይህንን ተግባር የሚተገብረው የአላህን ቤት ፈዓሳ ይከጀላሉ ላይ ከነርሱ አየኩኑ ሚነል ሙህተዲን ምን ቅናቸውን መንገድ ከተመሩት የሆኑ ዘንድ እነሱ ይከጀላል ከአላህ ፈአክበረ ሱብሓነሁ ጥራት ይገባውና ጌታ አምላክ አላህ ተናገረ አነ መሳጅድ አላህ የአላህ ቤት እኮ ላ ያእሙሩሃ አያሳምራትም ኢላ አህሉል ኢማን ቢላሂ ወልየውሚል አኺር በአላህና በመጨረሻው ቀን ያመኑ ሰዎች እንጂ ሊያሳምሯት የማይችሉ አለዚነ አመኑ እነዚህ ያመኑ ናቸው ቢቁሉብህም በምናቸው በምን በቀልባቸው ወአሚሉ ቢጀዋሪሕህም በአካላቸው የተገበሩ የሰሩ ወአኽለሱ ለሁል ኸሽያ ፍራቻውን ለአላህ ስብሐነ ወተዓላ ብቻ ያጠሩ ዱነ ሲዋ ከሱ ውጪ ካል ምንንም ሳይጨምሩ ማለት አላህ ብቻ ያደረጉ ፈአስበተ ለሁም ለነሱ አላህ አጸናላቸው። አስበተ ማለት አጸናላቸው ለሁም ኢማረቲ ማሳመርን መገንባትን አልመሳጂደ መስጂድን ባዕደ አን ነፋሃ ሚነል ከሙሽሪኮች ምን ካለ በኋላ ነፋሃ ካስወገደ ውድቅ ካደረገ ሙሽሪኮች አይገባቸውም የአላህን ቤት ሊገነቡ አለና ለማን ሰጠ? ለሙእሚኖች። ለምን ሰጣቸው? እሱም ብቻ ምን ስለሚሉ ስለሚፈሩ። لأن ምክንያቱም عمارة المساجد መስጊድን መገንባት لا تكون አትሆንም إلا بطاعة አላህን በመታዘዝ والعمل الصالح መልካምን በመስራት والمشرك ሙሽሪክ ደግሞ وإن عمل ቢሰራ فعمله ስራው كسراب بقيعة يحسبه الظمآن يحسبه الظمآن ماء حتى إذا جاءه حتى إذا جاءه لم يجده شيئا كسراب نواله عند سريدو سريدو ታውቃላችሁ ሲሪዱ ማለት ከሩቁ አስፋልት ላይ ከሩቁ ስታዩት ውሃ ያለ ይመስላል። ስትቀርቡት ግን የለም። ግጽው ልክ እንደ ስሪዱ ነው። بقيعة በምን ላይ በበረሃ ላይ ያለ ለዛው ምድረ በዳ ላይ ማለት ነው። በበረሃ ላይ بقيعة ማለት በበረሃ ወይም በምድረ በዳ ላይ እንዳለ ሲሪዶ ያሕሰቡሁ ዘምአኑ ማአን የተጠማ ሰው ውሃ ነው ብሎ ያስበዋል። يحسب ያስበዋል ዘምአኑ የተጠማ ማአን ውሃ ብሎ ሀታ ኢዛ ጃአሁ እዛ ቦታ ላይ የመጣ ጊዜ ነው ለም የጂዱ ሸይአን ምን አይለው ምንም አያገኘው ምንም ሆኖ አያገኘውም። ሲሪዶ ስትቀርቡት ውሃ ነው የለም፣ ምንም ሆኖ አያገኘውም። እንደውም ምንም የለም ሸያ እንደዛ ነው። በቃ የካዲያን ስራዎች ይሄ ምንድነው? ቢሰሩ ሲሄዱ አያገኙትም። አይ ያገኙታል የለም እንዲሁም በሌላ የቁርአን ያምኑ ወይ አላህ አው ከረማዲን እሽተደት ቢሪ ከረማድ ነው የእነሱ ስራ ልክ እንደ አመድ ነው አለ ቢሪ ሪሑ ንፋስ እንደበረታችባት ፊ የውሚን በምን ጊዜ በነፋሳማ ጊዜ አሁን ያለንበት የነፋሳማና የብርድ ጊዜ ነው አይደል እንደዚህ ማለት አመድ ያገኝ እንዴት ነው ያደረገው አሁን የበረታው እንግዲህ ንፋሱን እንኳን እኛንም እየፈራን ነው ግልጽ ነኝ። ቀጫጭን ሰዎችም ያው እንደዛው ማለት ነው። ከረማዲን ይስተደት ቢህ ሪሁ ፊ የውሚ አሲፍ አፍ የውሚ አሲፍ ማለት ማለት በጣም ልፋታማ ጊዜ ላይ ምን እንደበዛበት ንፋስ እንደበዛበት አመድ ነው። አመድ እንኳን ንፋስ ባይበዛም እንዴት ነው ትንሽ ይሄ ንፋስ ማለት ቡንን ስራቸው እንደዚህ ቡንን ነው የሚለው ወማ ካነ ከዛሊክ እንዲሆነማ ፈልዓደሙ ኸይሩ ሚኑ ከሚሰራው ፈልዓደሙ አለመኖሩ መጀመሪያውን አለመስራቱ ኸይሩ ሚኑ ከሱ የተሻለ ነው። ቢሰራም ስራው ተቀባይነት ስለሌለ ፈላ ተኩኑ ልመሳጅዱ መስጂድ አይሆንም አሚረተን የተዋበ ያመረ ዑምራንን ያው ዑምራን ግንባታው ማለት ነው ሰሂሐተን የተስተካከለ ኢላ ቢልዐመል ሳሊሕ በመልካም ስራ እንጂ አልሙአሲስ يا دم ملكان صراح يتنسرته على الإخلاص بمن له؟ بإخلاص والتوحيد بمن له؟ بتوحيد له والعقيدة الصحيحة سهيب هنا إذا الخالية يا دم عقيدة الصحيحة خالية يراك من الشرك كشرك والبدع كبدع والخرافات كخرافات خرافات من ما جذب بالكفل لك ما جذب جذب جذب أن تكبر ወለይሰ ኢማረቲሃ አዎ ግንባቷ ሊሆን አይችልም ቢጢን በምን ብቻ በጢን በጭቃ ወይም ደግሞ በምቺ ምንድን ነች ይባል ጢን በቃ በጢን በጭቃ በሉት አሁን ደግሞ ተራቀቀው ከፈለግ ፕሎኬት አ ፕሎኬት በሚባለው ወዘኽረፈቲ በማስዋብ በተለያየ ጌጣጌጥ የሚያማምሩ ምናምን ነገሮችን ያደርጋል ውስጡ ባዶ ከሆነ ምን ትርጉም አለው? ወፈኻመት ቢና ወፈኻመት ፈኻማ ማለት አظመቱል ቀድም ትልልቅ በቃ ስመጥር የሚባሉ ማለት ነው። ግልጽ በሆኑ ነገሮች መገንባት ወፈኻመት ልቢና ማለት ምርጥ ምርጥ የሆነ መገንቢያ ማለት ፈኻማ ማለት ጥሩ ትልቅ ቦታ ያለው ከሚባሉ ቁሳቁሶች መገንባት ፈቀጥ ብቻ አይደለም ብቻ አይደለም ነው። በዚህ አታድርጉ ማለት አይደለም። አው ኢርሻ አው ኢሻደቲሃ መገንባት አለል ቁቡር መቀበር ላይ ብገነባውም ያን ነው። ግልጽ ነው። አንተ ምርጥ ነገር ይዘህ ተውሂድ የሚኖር እዛ ቀብር ላይ ብገነባ ስራ ባዶ ነው ነው። ፈቀድ ለዐነ ነቢይ ሰለላሁ ዐለይሂ ወሰለም ነቢዩ ስለረገሙ መን ፈዐለ ዛሊክ ይህንን የተገበረ ቀብር ላይ ምን ያለ የገነባን ዛሬ ያለ ትምህርታችን ይህንን ይመስላል። هذا وصلى الله على نبينا محمد وعلى اله وصحبه وسلم